وقال የአላህ መልእክተኛ እንዲህ ብለዋል። አዲስ ነገር ነው ሄደ وفي الركاز الخمس ተቀብሮ በተገኘ ገንዘብ الخمس አንድ አምስተኛ ይወጣል። አሁንም እንደተገኘ ሪካዝ ማለት የድሮ ሰዎች ወይንም በጃሂልያ ዘመን የነበሩ ሰዎች ቀብረውት የሚገኝ ብር ነው። ሲታረስ ወይ በትራክተር ምናምን በሚታረስበት ሰዓት በእቃ እንደዚህ ተቀምጦ ይገኛል። የድሮ ጠገራ ምናምን ይባላል አይደል? ጠገራ ብር የሚባል የድሮ ገንዘብ ይገኛል። ዘካለ እንዳገኘው ሰውዬው ዘካለበት ሪካዙን ሲያገኝ ባይሆን ሰው መሬት ላይ ማግኘት የለበትም። ጣፍ ሆነ ለማንም ያልሆነ ጫካ ከማንም ቁጥጥር ውጭ ሆነ ቦታ ላይ ማግኘት አለበት። ወይም ደግሞ እገዛው ራሱ መሬት ላይ ደስ የሚል ከሆነ ቦታ ላይ ማግኘት አለበት። ሌላ ሰው መሬት ውስጥ ቢያገኝ ግን የመሬቱ ባለቤት ነው እቃው የሚሆን። እንደዛ ከሆነ ዘካ አለበት ማለት ነው። አቤት ቢገኝ ምን ማዕድንና ይሄ ይለያያል። ማዕድን ራሱ በተፈጥሮ እዛው የሚገኝ የወርቅ ማዕድን ነዳጅም ይሁን ጫውም ይሁን silver ም ይሁን ምንም ይሁን ማዕድን ሌላ ነው። ማዕድን ሌላ ነው። ሪካዝ ማለት ተቀብሮ የተቀመጠ ሰዎች የቀበሩት ነው። ሰዎች የቀበሩት ገንዘብ ነው ሪካዝ የሚባለው። እደግመዋለሁ። ሪካዝ የሚባለው ሰዎች ቀብረውት ረስተውት የሞቱት ያጋጣሚ ረስተው እንደዚህ አይነት እኮ ይገኛል አይደል? የተቀበረ ብር ይገኛል። በጋን በሸክላ ምናምን ያደርጉና ቀብረው ያስቀምጡታል፣ ይረሱታል። የት እንዳስቀመጡት በኋላ አካባቢው ይፈርስና የእርሻ ቦታ ይሆናል ወይ ደግሞ ሌላ ማዕከል ይሆናል። በዛን ሰዓት ወይ ለህንፃ በሚቆፈርበት ሰዓት ብሩ ይገኛል። ያን ጊዜ መሬቱ ባለቤት ዘካ አለበት ማለት ነው። አሪፍ ሲቂ አሪፍ እ የሚገኘው የጃሂል ችግር የለም ዘካለንም አለ ነው ብቻ ያገኘው ሰውየው ወዲያው እንዳገኘው ዘካ አለበት። መን ኢስተፋደ ማለን ትናንትና ቀርተን ነበር። ድንገት በስጦታ ያገኘ በውርስ ያገኘ ሰው ዘካ ያለበትም አመት አይዞርም። በሪካዝ ያገኘ ሰው ግን ያለ ልፋት ያለ ምንም ነገር ስላገኘው ወዲያውኑ ማውጣት አለብን። አንድ አምስተኛ አመት ይዞሩ አይቻልም። አንድ አምስተኛ የሚያወጣው ራሱ አንድ አስረኛ ወይም ከሁለት መቶ ብር አምስት ብር ማለት አይደለም። አንድ አምስተኛ ነው የሚያወጣው። ብዙ ወጪ አለበት ማለት ነው። በነፃ ነው ያገኛል ልፋት መስጠት አለበት አይደል? ሪካዝ ሐዲሱ متفق عليه ነው وعن عمرو بن شعيب عن أبيه عن جده أن رسول الله صلى الله عليه وسلم قال ነብዩ عليه الصلاة والسلام ይላሉ في كنز وجده رجل في كنز ስለ ድልብ ገንዘብ ወጀደሁ ረጁሉን አንድ ሰው ስላገኘ ፊ ኸሪበትን ተፈራረሰ መንደር ማለት ነው። ኸሪባ ማለት ኡና ወይም የፈረሰ ሰፈር ማለት ነው። ምን ያለ ሰፈር ነው? ሰፈር ሰዎች ለቀው የሄዱት ሰፈር ምን ይባላል? ምን ሰፈር ነው የሚባለው? ያረጀ ሰፈር ምን ሰፈር ነው የሚባለው? ሰው ለቆት የሄደው ብቻውን የቀረ የፈራረሱ ቤቶች አሉበት። እስኪ ንገሩ ኦና በቃ ኦና ኦና የፈራረሰ የፈረሰ መንደር ነዋሪዎቹ ለቀውት የሄዱት መንደር ማለት ነው። ሆና ነው የሚመጣው ሆና የሚባለው እንደዚህ አይነት አለ ቋንቋ እንዴት ምን ያገናኛል? አሁን ያንተ መሬት ነው፣ ቆይ ብር አገኛለሁ ከመቶ ዓመትም ይሁን ከአምሳ ዓመትም በፊት እንትን ይቅበሩት የተቀበረበትን ዕድሜ ተው። አንተ መሬት ላይ ያገኘው ምን የት ቦታ ላይ ያገኘው? አንተ መሬት ላይ ካገኘ በቃ አንተ ነው። ከአሁን በፊት ያለው ቀባሪ አይታወቅም። ከመቶ ዓመትም ይሁን ከአምሳ ዓመት በፊት መሬቱን ገዝተው ከሆነ ግን ስታገኝ የአጋጣሚ ልታናገረው ትችላለህ። ይኸው ገንዘብ አገኘው ብለህ ትነግረዋለህ። አፎ ተካለለ እንደዛ እንደ እንደ ምስኪኖች ዘመን እኔ ከሱን ከነንተኑ ነው ከነወርቁ ነው ራሱን ያላቅም ምናምን የተባባሉበት ዘመን አለ አይደል? አቤት ያዘመን ተገባ ሌላ ሰው መሬት ነው መልስ ለባለ መሬት አ ለባለ መሬት ነው የቀበረውን ሰው እናቅም አያገባን ግን ሰው መሬት ላይ ካገኘው የባለቤቱ ነው ራስ መሬት ላይ ካገኘ የማንም መሬት ያልሆነ ዝም ብሎ የግጦሽ ማዕከል ከሆነ ደግሞ ላገኘው ሰው ነው ማንም አይባልም ላገኘው ሰው ነው ይገርም ጥያቄ ጠይቂያለች። ቃል አነ ረሱል ሰለላሁ ዐለይሂ ወሰለም ቃል የአላህ መላእክተኛ ይላሉ ሲከንዝል ስለ ገንዘብ ስለ ድልብ ገንዘብ ወጀደሁ ረጅል አንድ ሰው ቢያገኘው ሲኸሪበትን ፈራረሰ ሰፈር ላይ ቢያገኘው ኢወጀተሁ አሉ ነብዩ አለይሂ ሰላቱ ወሰለም ኢወጀተሁ ካገኘው ሲቀርየትን መስኩነትን ሰው የሚኖርባት ሰፈር ውስጥ ካገኘው ፈአሪፍሁ አስተዋውቅ እዚህ ቦታ ላይ ማን የቀበረው ማን እያልክ አስተዋውቅ ሀቅ ነው ወላሂ ወይ ወጀተው ገንዘቡን ካገኘው ተቀብሮ ሲቀርየቲን መንደር ውስጥ ሰፈር ውስጥ ከተማ ውስጥ ገይረ መስኩነቲን ሰው የማይኖርበት ሰፈር ውስጥ ጫት ወይንም ደግሞ አውላላ ሜዳ ላይ ካገኘው ምድረ በዳ ላይ ካገኘው ማለት ነው ሲቀርየቲን ገይረ መስኩና ሰው የማይኖርበት ምድረ በዳ ውስጥ ካገኘው ፈቲህ በዛ ገንዘብ ወፊሪካዚ በሪካዙም الخمس አንድ አምስተኛ አለብህ ድል በገንዘብ ዝም ብሎ የተቀመጠ ገንዘብና ሪካዝ የሰዎች ስያሜ ወይ ፎቶአቸው ያለበት ሪካዝ ይሉታል። የሰንቲቡ ስያሜ አለበት፣ የሰዎች ፎቶ አለበት፣ የድሮ የንጉሶች ፎቶ ምናምን አለበት፣ ቅርጻ ቅርጽ ምናምን ማለት ነው። በሱ በሪካዙ አንድ አምስተኛ አለብህ ዘካ አሉ። ያገኘኸው ሲቀርየቲም መስኩና ከሆነ አስተዋውቀ የጠፋው ብለህ ማን የቀበረ ብለህ ማን ባለቤቱን ካጣኸው ደግሞ ወኢወጀት ካጣው ያው የራሱ ነው ማለት ነው ዘካ አለበት ወኢወጀተው ፊ ቀርየቲን ሰፈር ውስጥ ካገኘው ገይረ መስኩና ሰው የማይኖርበት ምድረ በዳ ካገኘው ከፊ በሱ ወፊ እንደዚሁም በሪካዙ ምን አለበት አልኹሙስ አንድ አምስተኛ አለበት ዘካ ያለ ልፋት ስለሆነ ከአምስት አንድ ከአምስት አንድ ከአምስት አንድ ሁለት መቶ ካለ ስንት ማለት ነው? አርባ ትሰጣለህ ማለት ነው። በ205 ነበር። አخرجه ابن ماجه باسناد حسن ሰነዱ በጣም ጠንካራ በሆነ መልኩ ዘግቦታል ዘግቦታል። ይችን ልቅራላችሁና እናገናኘዋለን ዑለማዎችን። ወአን ቢላል ኢብኑ አልሐሪስ ከቢላል ኢብኑ አልሐሪስ ቢላል ኢብኑ አልሐሪስ ዩከና አባ አብዱራህማን አባ አብዱራህማን ይባላል። አወሉ መን ቀዲመ ሚን ሙዘይና ሙዘይና ከሚባሉ ጎሳዎች የመጀመሪያው የገባ ነው። ፊሪጃል ሚንሁም አለ ነብይ ሰለላሁ ዐለይሂ ወሰለም አልመዲና ነብዩ ጋር ወደ መዲና ከሄዱት ከሙዘይና ሰዎች የመጀመሪያው ሰው በአምስተኛው ዓመት حمل لواء مزينة የሙዘይናን ባንዲራ የያዘው ነው። የመልፈት የፈትህ ጊዜ መካ የተከፈተች ጊዜ ለእያንዳንዱ ቦታ ለመሪ ለመሪው ባንዲራ ተሰጥቶት ነበር። መካን ሲከፍቱ ማለት ነው። ተክቢር እያሉ ሲገቡበት በዛን ሰዓት የሙዘይናዎችን ባንዲራ የያዘው ይህ ሰሐቢይ ነበር፣ ቢላል እብኑል ሐሪስ የሚባለው ማለት ነው። ካን የስኩን ወራ አልመዲና ከመዲና ጀርባ ነበር የሚኖረው። ثم ተሐወለ ለባስራ ወደ ባዝራ ቀየረ የኑሮ ማዕከሉን። መጨረሻ ላይ በስልሳኛ ዓመተ ሂጅራ በሰባ ዓመቱ ይህም ዓለም በሞት ተለይቷል። ይህ ሰሃቢይ ምን ይለናል? አነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ አኸዘ ዘካ ይዘዋል ነብዩ ሚነል መዓድን ከመዓድን ማለት ነው ከመዓድን አልቀበልያ ቀበልይ ከሆነ ወይንም ደግሞ ሰፈር ውስጥ አካባቢ ውስጥ ከሚገኝ ማዕድን ነብዩ ዘካ ተቀብለዋል። አሰደቃ ዘካ ተቀብለዋል። አኸዘ ነብዩ ወስደዋል። ሚነል መዓዲን ልቀበልያ ከማዕድን ተቀብለዋል ነብዩ عليه الصلاة والسلام ከማዕድን ዘካ ወስደዋል። الصدقة ዘካ ተቀብለዋል ነብዩ عليه الصلاة والسلام። መልፈርቅ በይነል ማዕዲኒ ወሪቃል ሁለቱንም ማየት እስኪ አይማዎች እናያቸው። ኢማሙ አቡ ሐኒፋ لا فرق بين الركاز والمعدن ነው የሚሉት በማዕድንና በሪካዝ መካከል ልዩነት የለም ብለዋል። ልዩነት የለም። ሪካዝም ማዕድንም አንድ አይነት ባህሪ ነው ያላቸው ነው። ማን አቡ ሐኒፋ رحمة الله عليه። ኢማሙ አሻፊዒና ኢማሙ ማሊክ ደግሞ አንድ ላይ ነው ይሄዱ። ማዕድንና ሪካዝ ሶስቱም አይማዎች ራሱ ማዕድንና ሪካዝ ይለያያል አሉ ሶስቱ አይማዎች ማዕድንና ሪካዝማ በጣም ይለያል። ሪካዝ ማለት እኮ ተቀብሮ በሆነ ነገር ተዘጋጅቶ ሰዎች ካሁን በፊት ሲጠቀሙበት የነበረን ነገር አስቀምጠው ቀብረውት የሞቱት ነው። ማዕድን ማለት ደግሞ naturally መሬት ውስጥ የሚፈጠር ምንድን ነው? ወርቅ አለ አይደል? ወርቅ ማውጫ ምናምን እሱ ሪካዝ ነው እንዴ? ሪካዝ አይደለም። የወርቅ ማዕድን፣ የ silver ማዕድን፣ የሰልፈር ማዕድን፣ የዩራኒየም ማዕድን፣ የተለያዩ ማዕድኖች አሉ። የነዳጅ ማዕድን፣ ብዙ ማዕድናቶች አሉ። የማዕድን አይነቶች ማለት ነው። እነዛ ማዕድኖች በ natural የሚቀመጡ ነገራቶች ናቸው። ስለዚህ ማዕድንና ሪካዝ ይለያያል አሉ። እነማን ናቸው ያሉት? ሶስቱ አኢማዎች ሶስቱ አይማዎች በልዩነታቸው ተስማሙና ኢማሙ ማሊክና ኢማሙ ሻፊዒ ማዕድን ላይ የሚወጅበው የወርቅ ማዕድንና የብር ማዕድን ብቻ መሆን አለበት አሉ። ማዕድንና ሪካዝ ናዓም ይለያያል። ከተለያየ በኋላ ግን ማዕድን ዘካ የሚወጅብበት ማዕድን ምን አይነት ማዕድን ነው? የወርቅና የብር ማዕድን መሆን አለበት አሉ። ኦኦ እዚህ ላይ ኢማሙ አህመድ ለየት ያለ ሐሳብ ነው ያመጡት። ትክክል ናቸው። ማዕድንና ሪካዝ ይለያያል። ወላኪን ማዕድን ማለት ብርና ወርቅ ብቻ አይደለም። ማዕድን ሁሉንም ያካትታል። ማዕድን ጀማዳት ማዕድን አለ። ቀላጭ ማዕድን ብር ሊሆን ይችላል፣ ወርቅ ሊሆን ይችላል። የተለያዩ ማዕድናቶች አሉ። ማዕድን ደረቅ ማዕድናቶች አሉ። እንትን የማይሟሙ ወይንም ደግሞ እሳት የማያቀልጣቸው ለምሳሌ ጨው ራሱ ማዕድን ነው። ጨው ራሱን የቻለ ማዕድን ነው። ጀሶ ኖራ የምንለው ራሱ ማዕድን ነው። እነዚህ እነዚህ ማዕድናቶች ደግሞ ሌላ ፈሳሽ ማዕድን አለ። ነዳጅን ፔትሮልና ምንን ይመስል ናፍጥን ይመስል አሉ። እነዚህ ሁሉ ዘካ ይወጅባቸዋል ማለት ኢማም አህመድ። በነዳጅ ዘካ አለ። ዘካው የሚወጣው በምንድን ነው? ከአስር በርሜል አንድ በርሜል አይደለም። እንዴት ነው የሚወጣው? በገንዘብ ታስቦ ነው የሚወጣው። በገንዘብ ነው የሚወጣው። የጀሶ ራሱ አለ ነው የሚሉት። የጨው ራሱ ማዕድን ይወጅባል ነው የሚሉት። ማዕድን የብር የወርቅ የስሪፈር ማንኛውም ጥቅም ያለው እና ዩራኒየም ሁሉ ዘካ አለበት የሚጠቅም ነገር ሁሉ ማለት ማዕድን ሁሉ ፕላቲኒየም ሁሉ ምንም ኢማሙ አህመድ አሉት ማለት ነው። ይህንን ተቀብለዋቸዋል። ንብሩ ተኛ ራሱ ተቀብለዋቸዋል። ማዕድን ያለውን ነገር ፈርቀን ነጣጥለን ለብርና ለወርቅ ብቻ ማየት የለብንም ነው ያሉት። ሁሉም ማዕድን የተባለ ሁሉ ዘካ አለበት። ባይሆን ዘካው የሚወጣው በብር ነው። እናወጣ እንችላለን። አሁን ለምሳሌ ልጅ የሚሰጠውና መድኃኒት አንድ ላይ የሚሰጡ ሰዎች አሉ። እነዚህ ጊዜ አንድ ላይ ተደርጎ ናም ናም አንድ ላይ የንግድ ሸቀጥ አሁን ልብስ ለምሳሌ ልብስ የወንዶች ልብስ፣ የሴቶች ልብስ፣ የህፃናት ልብስ፣ ጫማ ምናምን አለ አይደል? አንድ ሱቅ ውስጥ ያ ሁሉ በአንድ ላይ ነው የሚታሰበው። ዑሩበት ቲጃራ የንግድ ሸቀጥ በመባል በአንድ ሂሳብ ነው የሚታሰበው። ወላኪን የእንትን የምርት ከሆነ አንድ ምርት ለብቻው አንድ ምርት ለብቻው ለምሳሌ የጤፍ በጤፍነት ነው የሚታሰበው፣ የማሽላ የገብስ በገብስነት ነው የሚታሰበው። እህል ከሆነ የንግድ ዕቃ ከተባለ ግን አንተ ነጋዴ የሆንክበት ያወጣበት የንግድ ፍቃድ አስር አይነት እቃዎች የምታስገባ ከሆነ አስሩም እቃ በአንድ ላይ የንግድ እቃ ነው የሚባለው። የሚታሰበው ብሩ እንጂ እቃ አይደለም። ተግባባል። የእቃው አይነት ይለያል፣ ዋጋው ግን ተመሳሳይ ነው። በብር ነው ሁሉ የምንሸጠው። ስለዚህ ብር የሚለውን እንትን ውጤቱ ነው ሪዛልቱ ነው የምናየው ነው የሚለው ምን ነው ያኔ ባገኘበት ምን አይነት ነው ወይ መንደር ውስጥ ከሆነ የተገኘው መታወቅ አለበት፣ ማስታወቅ አለበት እዛ ቦታ ላይ ቆይታ ማለት ነው። ባለቤቱ የለም እስከሚባል ድረስ መታወቅ አለበት። ባለቤቱ ካልታወቀና ካልተገኘ አምስት ድርሃምን ብታገኝ አንዷን ታወጣለህ። አምስት ድርሃም ብቻ ብታገኝ ሁለት መቶ ድርሃም ይድረስም አይባልም ነው የሚሉት። በአምስት አንድ ነው የሚወጣው። ራሱ ብሎ እንትን የለም ነው የሚሉት። ወላኪን ይወጅባል በአንድ አምስተኛ ገንዘቡ ተቀምጦ እንትን ተብሎ ተዘጋጅቶ የተቀመጠ ነገር ከሆነ ቁጥሩ ደርሶ ባይሆን ዘካው አንድ አምስተኛ ቢሆን የተሻለ ነው እና ወራጅስ እና ዋበት የሚያደርጉት ዘካው የሚወጣው ግን አንድ ከአምስት ነው። ያገኛት አምስት ድርሃም እንኳን ብትሆን አውጣ ይላሉ። ያለ ልፋት ስለሆነ ያገኛት አምስት አምስት ድርሃም እንኳን ብታገኝ አንዷን ድርሃም ታወጣለህ። አአ እንደዛ ማለት ሳይሆን ያገኘው ከሁለት መቶ ድርሃም በላይ ከሆነ የምታወጣው ዘካ ግን ከአንድ አምስት ከአምስት አንድ ከአምስት አንድ ከአምስት አንድ እያደረግ ራስን ጎዳ አድርገህ ታወጣለህ ነው የሚለው እና ቦታው ላይ ታሪፍ እስከሚገኝና ባለቤት እስከሚገኝ ድረስ ታስታውቃለህ። ባለቤቱ ለለበት ቦታ ካገኘ ደግሞ ዝም ብለህ ዘካህን ታወጣለህ። አነት ይዙረው አይባልም። አመት ይዙር አይባልም። እንዳገኘው በማግስቱ ማውጣት ዘካው ምን አይ አለ አጅርማ ታገኛለህ። በመስጠት ራስን አሸንፈ በመስጠት ታገኛለህ አጅር። ገንዘቡን በለፋህበት ባታገኝ አይወስድም። አሁን ከወረሰማ ይወረስበት፣ አይወርስም አይወርስም። ለምን ወርሳል? ከደበረው አይ አይወርስም። ይወረሳል ይወረሳል መሬት ውስጥ የተገኘ ገንዘብ ይወርሳል ነው አለኝ ተባለ ወይ ነው ይወርሳል አላህ አለኝ አለ እንዲህ የሰው ገንዘብ የሰው ገንዘብማ ማስታወቅ አለበት። ሰው መሬት ላይ ከተገኘ የግድ ማስታወቅ አለበት። ሳይሆን የሰው መሬት ውስጥ መገኘት አለበት። ሌላ አንተ የመሬቱን ባለቤት ፈልገ በቀስ ብላው ንገረው። እሺ ታዲያ ግድ ነው ለአሪፉ ሀሳብ ምን የዘካ አሰጣጥ እንደዛ ካስቀንሶ መስጠት ሙስሊም ሙስሊም ሀብታሞች እኮ አያወጡም ዘካ። ብዙዎች እኮ አያወጡም። አላህ ስርስር አድርጎ ይዟቸዋል። ሚለል አደል ያ ዘካውን እንዳለ እኮ የሚያወጣ የለም ባለሀብት ባለሀብት የሙስሊም ባለሀብት ዘካ ቢያወጣ ኑሮ የሙስሊም ድሃ እናገኘ ሁሉም የሆነ አነስተኛ ገቢ ይኖረው ነበር። ቢያንስ እንደዛ አይነት ነገር ይኖር ነበር ግን ሁሉም ያወጣል አያወጣም የተወሰኑ ሰዎች ናቸው እሱም ብክል ባለ መልኩ ነው የሚያወጡት ልክ እንደሚያወጡት ራሱ የተወሰነ ሰው ማቋቋሚያ እንኳን አይደለም ወይ አስር አስር ብር ይሰጡና ላይፍ ሚን ወላ ይሁን እንጂ አወፍር ወይ ከረሃብ አያድን በአስር ብር ይሸኛቸዋል እንደዚህ አይነት ነገር አለ ጥቅም ለሌላ ነገር من العجز اسم من أسماء المسلمين يعطي ثلاثين ملا ثلاثين ملايين من من من البر አልኢትዮጵ እስከ 30 እስከ 40 ሚሊዮን ይሰጣሉ ለሆነ ነገር ማለት ነው። ምን አጅል ዘካ አያወጣትም። እናውቃለን አይደል? ሰሚዕቱ ቢኡዙነይ ሃተይን ወላሂ ሰምቻለሁ። 30 ملايين 30 ሚሊዮን ለሆነ ነገር ለሆነ ፕሮጀክት ግን ለኢስላም ለአንድ መስጊድ 150 ሺህ እስኪ 150 ሺህ ስጠን ተብሎ እምቢ ሰውዬ ለሌላ ነገር 30 ሚሊዮን ሰጠ። አላህ ብክን ያደርጋቸዋል። አላህ የሚመታቸውን በዚህ ነው። ሲሞቱ አሁን የሚገርመው እነዚህ ሀብታሞች ሆድ በሽተኞች ናቸው። ጨጓራ በሽታ አለባቸው። ታውቃላችሁ አይደል? የጨጓራ በሽታ አለበት። ያገኘውን ምግብ አይበላም። ያገኘውን ነገር አይደሰትም። አላህ ጭውት ብሎባቸዋል። እዚሁ ዝም ብለው እያዩት አይናቸው እየተንከራተተ ወራሽ ወስደዋል። የውመል ቂያማ ቅጥቅጥ ይደረጋሉ። ደግሞ ይወቅጣቸዋል። በሚገርም ሁኔታ በሚገርም ሁኔታ እዚህ ነው አንተ ዘካ አለማውጣት ማለት ሱብሃንአላህ አንተ በጣም የሚገራርም የሚገርም ነገር ነው ያለው እኮ ወራአን አላህም እያከሰራችሁ በዚሁ ነው ይከስራሉ ገብጥያ ይወርዳሉ ይወጣሉ የሆነ ነገር እንዱ እንቅልፍ ሳይወስዳቸው ነው የሚነጋው ያን ደግሞ ለቤተሰብ አውርሰውት ይሄዳሉ አስቡት ያ ቤተሰብ በዚህ በዚህ ገንዘብ የተገነባ ሰውነት ምን አይነት ዱዓው መቅቡል ሊሆን ነው ምሩ ምን ምን ሊሰራ በዚህ በሪባ በዚህ አስቀያሚ በሆነ ዘካ ባለበት ዘካው ባልወጣ ገንዘብ የተገነባ ሰውነት ምን አይነት እንትና ምን አይነት አፈራ ነው አንዳንድ ጊዜ እኮ የአላህ እኔ ድሃ አድርገህ ግደለኝ እኮ የሚባልበት እኮ ጊዜ እና እንዳታስቡ ወላኪን ዘመናዊ ስለሆነ ሀያ አንደኛው ክፍለ ዘመኑ ስላለን መኪና ያስፈልገናል፣ ዘመናዊ ዘመናዊ ቤት ያስፈልገናል፣ ዘመናዊ ኑሮ መኖሪያ ያስፈልገናል። ይሄ ነገር ብዛት ጆሯችን የደነቆረው በዚህ ስለሆነ አይናችንም የተሞላው በዚህ ስለሆነ በቃ የፍልም ህይወት መኖር እንፈልጋለን። ላኪን ውስጡ ያለውን ሐቃኢቅ አናውቅም። ዱንያው ውስጥ ስትገባ እንደዚህ ሰጠህ አያወጣም። ሶስት አራት ሚሊዮን እያለው አያወጣም ዘካ። ሶደቃ ለመስጠት እንኳን ስንት ነገር አልቦ ተጨንቆ ተጠቦ ነው የሚያወጣው። ያችኑ ራሱ ያወጣትን አይረሳትም። ያገኘውን ይረሳል፣ ያወጣውን ግን አይረሳም። እንዲህ አይነት እኮ ነው ልጅ ንቅንቅ ያለ ዓለም እኮ ነው። ሱብሃንአላህ እኔ ድሃውኝ የተወሰነች ነገር እንደው ማቆቂሙ ቢሃ ሱልቢ ጀርባዬን ቀጥ የማደርግባት የሆነ ነገር ኑሮኝ እንደው በሰላም ይችን ዓለም ብለቅ ነው የሚያስብለው። ምክንያቱም ሁሉም አነፍሩት መቼም ማርጀት አይቀርም፣ መቼም መሄድ አይቀርም፣ አበደ አይቀርም። ስለዚህ እነዚህ ሀብታሞች ትንሽ ቢሰጡ ኖሮ የሙስሊም ድሃ አይኖርም ነበር፣ አይሰጡም። ወላሂ በጣም ታዘቡ። መስጊድ አይገነባም፣ ለመስጊድ ውጭ አይሰጡም፣ ለኪታብ መግዣ አይሰጥም። ኪታብ አንተው ራስህ እየገዛ ነው። አለል ኸይር አለ እንደዚህ አይነት ባለሀብት የለም የለም። ደግሞ የሚገርመው ሙጅሪም ሙጅሪሞቹ ናቸው ገንዘብ ያለ አቃላችሁ አይደል? መልዑን መልዑኑ ምንም ሶላት እንኳን አይሰግዱም እኮ ብዙዎቹ ሀብታሞች። ሀብታሙ ወደ ሶላት አይመጣም። የኔ ቃል በቃ የለም የሆነ የውድቀት ዓለም ይመስለዋል። ምክንያቱም የሚንከራተቱት ወደ መስጊድ ድሆች ናቸው። ይህ እኮ የተስፋ ስንቅን ያደረጉት ድሆች ያላቸው ተስፋ የድሆች የተንጠላጠለች ዳቦ ጀነት። በቃ በቃ መስጊድ የድሆች ቤት፣ ሶራት የድሆች ስራ፣ ዕልም የድሆች ስራ፣ ደዕዋ የድሆች ስራ። ሀብታሞች አይሰግዱም፣ ይጠጣል። የትም ሀገር ኢትዮጵያን ይዞራል፣ ይሽከረከራል፣ መዝናኛ ቦታዎች ይዞራል። ወላኪን የውመል ቂያማ አዓደ አላሁ ለሁ ሸይአማ አዘጋጅቶለታል። እለም ተውበት ካላደረገ ዘካውን ሳያወጣ ከሞተ ያ ሱብሃነል ሐይ ለዚነ ይችን አያልቅራላችሁ አላህ ምን እንዳለ ወለዚነ እነዛ የክኒዙነ ዛሃበ ወልፊዳ ብርና ወርቅን ሀብትን የሚያደርጉ ሰዎች ወላ ዩንፊቁና ፊ ሰቢልላህ በአላህ መንገድ ላይ ወጪ የማያደርጓት ሰዎች ተበሽሩሁም አለ ስራቸውን የተባሉ ብስራት ብስራት ስጣቸው ምን አይነት ብስራት አላህ አዛብ ቢዓዛብን አሊም አሳማሚ የሆነ ቅጣት ይጠብቃቸዋል ብቻ ብሎ ዝም አላለም አላህ የውመ ዩሕማ አለይሃ በሚተኮስበትን ዕለት አስታውሳቸው ፊናሪ ጀሃነም በጀሃነም እሳት ይተኮሳል ፊታቸው ሰውነታቸው ይቃጠላል ይተኮሳል ፈቱክዋ ቢሃ ይተኮሳል ጅባሁሁም ግንባራቸው ወጅኑቡሁም ጀርባ ወጅኑቡሁም ጎናቸው ወዙሁሩሁም ጀርባቸው ይተኮሳል ይገላበጣሉ እምን ላይ በጀሃነም ብረምጣድ ላይ ይገላበጣሉ አስቡት አዩ አዛቢን ሀዛ ሱብሃንአላህ አንድ ብር ባይኖር ቢቀር እፍ ምን ነው ነው በዛን ሰዓት ደግሞ የውመ ላ የንፈዑ ማሉ ወላ በኑ ወላ የንፈዑ አነደም ጸጸትም የዛን ጊዜ አይጠቅም ምንም የለም ሀዛ ይኸው ይሄ ይላችኋል ማ ከነዝቱም ያደለባችሁት ውጤት ነው ለአንፉሲኩም ለራሳችሁ ተዙቁ በሉ ቅመሱ ይባላል ቅመሱ ቅመሱ ተቃጠሉ አይደለም የሚባለው መቃጠል ሰውነትን ያደነዝዝሃል ይላል። ቅምሻ የምትባል ነገር ግን በምግብ ላይ እንኳን ቅምሻ የምትባል ምግብ በጣም ተጥማለች። ትልቅ ጉርሻ ከሚያጎርስ ትንሽ ጉርሻ ሲሰጥ ጣዕሙ ሰፍሮ ይገባል። ታውቀዋለህ ጣዕሙ። ጀሃነምንም እዩ ቅመሷትን የተባለው ተቡቁ ማኩንቱም ተክኒዙን ስታደልቡት የነበረበትን ውጤት እዩ ቅመሱ ይባላል። ምን አይነት ነው ከዚህ የምንጠብቀው? ሱብሃንአላህ ላይ ጠብቀን ነው ስስት በጣም መጥፎ ነው። ገንዘብ ሲመጣ ስስትን ይዞ ነው የሚመጣው። ፍስተትን ይዞ ነው የሚመጣው። የሰው ልጅ ሁለት ጊዜ ይወለዳል። ታውቃላችሁ አይደል? አሁን ሁላችንም ነው ኩል አጂ እንጂ ሀብት እያላችሁ እንዴት አይሰጡም እንላለን አይደል? አሁን እኛ ራሱ ሁለት ጊዜ ነው የምንወለደው። አሁን ገንዘብ የለም ቢኖር እሰጣለሁ ነው የምትለው። አሁን የመጣች ግን የሚገርም ቋጣሪ ኪስህን ይዘህ ነው የምትተኛው። አይነት አለ ወላሂ። አላህ ይጠብቀን። አሁኑኑ ዱዓ ማድረግ ነው። በጠዋት ከተፈጠረ በኋላ ሰርገኛ መጣ ምን ነበር ተረዱ የሚባል የለም። አሁኑኑ ዱዓ አድርጉ ነገር ውስጥ ከመግባታችን በፊት ከቶ አላህ ያምጣው ብቻ አይደለም። የዛን ጊዜ ሌላ ሰው ነን። እሺ የዛሬ መሐመድ የዛን ጊዜ ሌላ መሐመድ ነው። የዛሬ አህመድ የዛን ጊዜ ሌላ አህመድ ነው። የዛሬ ከማል የዛሬ ሙስጠፋ የነገ ብርክት የገባለት ሌላ ሙስጠፋ። አላህ አደራው አላህ ይጠብቀን። ሸሮች አላህ አድርገን። ወላሂ ደስተኛ ሆነን ኢስላምን ለመደገፍ ብለን የምንንቀሳቀስ አላህ አድርገን። ወኔ አላህ ይስጠን። اللهم ባቡ ሰደቀትን ፊጥር ባቡ ሰደቀትን ፊጥር ትንሽ ኃይላችሁልን ካላችሁ አሰደቃለች ባቡ ሰደቀትን ፊጥር ስለ ሰደቀትን ፊጥር አቤት አልቋል አለ እናንተ ነው እኔ ላይ የለም ራሱ ሰደቀተል ፊጥር ባር ስለሌለው ነው ባቡ ሰደቀተል ፊጥር ራሱ ይቀጥላል ዝም ብላችሁ ተከታተል ነው አቤት ዘካ በራስ መስጠት ትችላለህ ዘካ ሰብሳቢ ካለ ለሰብሳቢ ትሰጣለህ ማለት ነው። ይቻላል በሁለቱም። ወላኪን ዘካን ለሰላሳ ለአርባ ሰዎች ሀያ ሀያ ብር ከምንሰጥ ለሁለት ሰዎች ላይላን ወይም ለአንድ ሰው ማቋቋሚያ መስጠት ይሻላል። ይህንኛው ነግዶ ሌሎችን ዘካ እንዲሰጥ ማለት ነው። አስር አስር ብር ሀያ ብር አምስት አምስት ብር እዛ እንደዚህ ከምንበትነው ለተወሰኑ ሰዎች ቋሚ የሆነ ነገር ብናደርግላቸው ይሻላል። ባክነው እንዳይቀሩ ይላሉ ዑለማዎች። እንደዚህ አይነት ይቻላል ብለው ፈጥሯል። አላ ተቆራጭ ደሞዝ ይሰጣል። እንቀረዋለን። ይሄ ራሱ እንትን ላይ ስለሚመጣ ዘካ የሚሰጠው للفقراء አይ እንትን አይ ጥሩ ሰጋጆች ምኖች መሆን አለባቸው፣ ጥሩ ሰዎች መሆን አለባቸው። ግን ሰግዳለሁ ብለን መጠየቅ የለም አትጠይቅ። ለድሆች ይሰጣል። ካፊር እንዳትሰጥ ካፊር አይሰጥም። ሙስሊም መሆን አለባቸው። ሙስሊም ሆኖ ደግሞ ወደ ዲናቸው የጠነከሩ መሆን ሶላት የማይሰጥ ውሃ ራሱ እንዳትሰጥ ሶላት ማለት እኔ ቃጠል ችግር የለውም ወላሂ የሰብአዊነት ራሱ አይባልም። ምን አልዓጀብ አንድ ነገር አለ ወላሂ ውሃ ውሃ ጥም ተቃጥሎ ውሃ ጥም እያለ አንተ ውሃ የሚጠማህ ከሆነ ውሃ ጥም ለምሳሌ እንስሳ ውሻ ውሃ ከጠማው ውሃ ከጠማው ውሻ አንተ ተየሙም አድርገህ ለውሻው ትሰጣለህ አይደል? ለታሪከ ሶላትና ለከልበል አቁር ውሃ ይቃጠሉ እንጂ ውዱ አድርገህ ስገድ እንዳትሰጣቸው። ተግባባን አይደል? ታሪከ ሶላት ውሃ ጥምን ግብግብ ብሎ ውዱ አድርግበት እንጂ እንዳትሰጡ። ተመልዑን ነው፣ በጣም መልዑን ነው። ታሪከ ሶላት ማለት እንደቀላል እንዳትሰጡ እኛ አብዛኛው ሰው ታሪክ ከሶላት ስለሆነ እንደዛ ይባል አስበን አላህን ያክል እኮ ነው የተወነጀለው። ወንጀሉን አይደለም የተወነጀለውን ሀያል ጌታ ይግረም እሱ። እንደ ታሪክ ሶላት አብዛኛው ህዝብ እኮ አለማችን ላይ ያለው በሚሊዮን በቢሊዮን የሚቆጠር ህዝብ እኮ ሶላት አይሰግድም እና ሶላት አይሰግድም እና የሁሉ ካፊር እንዳይባል እንበል እንዴ አላህ የተወነጀለ እኮ ሀያሉ ጌታ ነው። ነብዩ ናቸው ፈቀድ ከፈር ብለው የተናገሩት። እንደው ካፊር የሚለውን ነገር ባሰጠው እንኳን ውሃ እንዳታቀምሰው ታሪክ ሶላት ከሆነ እንኳን ብር ሊሰጠው ፊኩል ከቢድ ረጥብን ሰደቃ ጉበቱ ወይንም ሳምባው እርጥብ የሆነ ሁሉ ሰደቃ አለበት ተብሏል አይደል? ታሪክ ሶላትን ግን እንዳትሰጡት እንደው ከቢድ ረጥብ እንኳን ቢኖረው ነው በጣም አድ ነገር ነው ሶላት ማለት ቀላል ነገር አድርጋችሁ እንዳታዩት ወላሂ ያ እኔ አንዳንድ ሰዎች በጣም ያሳዝናቸዋል። አያሳዝንም አይደለም والله የተወነጀለውን ሀያል ጌታ ነው ማየት ያለብን። ብዙ ሰሃባ አንድ ሰሃባ እኮ ሶላት አልተውም በታሪክ ያ باب صدقة الفطر ስለ ሰደቀተል ፊጥር ሰደቀተል ፊጥር ለጾም በጾም ጊዜ የሚወጣ ሰደቃ ነው። ገረፍ ገረፍ እናድርገው። عن ابن عمر رضي الله تعالى عنهما قال ሰደቀተል ፊጥር قد أفلح من زكى የሚል ሰደቀተል ፊጥርን ይጠቁማል ነው የሚሉት አያው صدقة الفطر በቁርአንም አለ። ነቢዩም ዓለይሂ ሰላቱ ወሰላም በሐዲሳቸው صدقة الفطر ዋጅብ እንደሆነ ተናግረዋል። እና ለምን ይወጣል እንመለከታለን። ይወጅባል አይወጅብም? ዋጅብ ነው። አይማዎች ሁሉ ተስማምተዋል በዚህ ላይ አራቱም አይማዎች ይወጅባል ነው ያሉት ዑለማዎች አብዛኞቹ ሁሉም ይወጅባል ነው ያሉት። باب صدقة الفطر عن ابن عمر رضي الله تعالى عنهما قال فرض رسول الله صلى الله عليه وسلم فرض ነው ያለ فرض رسول الله صلى الله عليه وسلم የአላህ መልእክተኛ ደንግገዋል። زكاة الفطر የፊጥርን ዘካ ሷአን አንድ ቁና ምን ተምር ከተምር አንድ ቁና ያ ከሌለ አውሷ ምን ሸዒር ወይ አንድ ቁና ገብስ አለል አብድ በባሪያም ላይ ይወጅባል ብለዋል። ወልሑር በጨዋም ላይ ይወጅባል ብለዋል። ወዘከር በወንድም ላይ ወልኡንሳ በሴትም ላይ ወሰጊር በህፃንም ላይ ወልከቢር በትልቅም ላይ ሚነል ሙስሊሚን ከሙስሊሞች ሁሉም ላይ ይወጅባል ማለት ነው። ሁሉም ላይ ይወጅባል። ሰደቀተል ፊትር ሰደቀተል ፊትር ወአመረ ቢሃ ነብዩ አዘዋል። أن تؤدى እንድትሰጥ ሰደቀተል ፊትር አዘዋል። መቼ قبل خروج الناس ሰዎች ከመውጣታቸው በፊት إلى الصلاة ኢዱን ለመስገድ ከመውጣታቸው በፊት ቀድመው ነው ዘካውን መስጠት ያለባቸው። ቀድመው زكاة الفطر ኡን ማለት ነው። ወደ ከተል ፊጥሩን መስጠት ያለባቸው መቼ ነው? ከሶላት በፊት ኢዱ ከመሰገዱ በፊት ነው። ድሆች የዛን ቀን ከረሃብና ከተለያየ ችግር ድነው መዋል አለባቸው። በጠዋት መስጠት አለብን ማለት ነው። قبل الصلاة መስጠት አለበት። بعد الصلاة ከሰጠ አንድ ሰው ሰደቀቱን ሚነ ሰደቃ ዝም ብሎ ተራ ሰደቃ ነው እንጂ የሚሆንለት ይሄንኛውን ሐራም ሰርቷል ማለት ነው። ሐራም ሰርቷል። ሐራም ሰርቷል። መሐመድ ኢብኑ ሐዝም ወንጀል ሰርቷል፣ ሐራም ነገር ሰርቷል ነው ያሉት። ሌሎቹ ዑለማዎች ደግሞ ጁምሁር አልዑለማ ምንድን ነው ያሉት? ከረሃ ሰርቷል ነው የሚባለው። ከሶላት በኋላ ከሰጠ ከረሃ ነው። ከቀን በኋላ ከሰጠ ከአንድ ቀን በኋላ ከሰጠ ሐራም ነው አሉ። መሐመድ ኢብኑ ሐዝም ግን ከሶላት በኋላ ድረስ ካዘገያት ሐራም ነው ብሏል። የመሐመድ ኢብኑ ሐዝም ነው ሙቀደም የሚሉት ሚን ሐይቱ አደሌል ከደሌል በኩል ጠንካራ ሐራም ነው ያለው። ዘካ ሰደቀተል ፊጥር የሚወጅበው መቼ ነው? ሰደቀተል ፊጥርን ቀድሞ መስጠት ይቻላል። ኢማሙ አቡ ሐኒፋ ስሙኝ በትክክል ሰደቀተል ፊጥርን በረመዷን ለፍጡር የሚሰጠው ሰደቃ ቀድሞ መስጠት ይቻላል። ኢማሙ አቡ ሐኒፋ አንድ አመት የሁለት አመት ቀድመ መስጠት ትችላለህ ብለዋል። የቀጣዩን ረመዷን የዛኛውንም ረመዷን ዛሬ ላይ ልትሰጥ ትችላለህ ብለዋል። ኢማሙ ማን? ኢማሙ ማን? ኢማሙ አቡ ሐኒፋ ኢማሙ አቡ ሐኒፋ ኢማሙ ማሊክ ደግሞ አይቻልም ናሉ። በፍጹም አይቻልም። ከጊዜዋ በፊት ቀድመ መስጠት አይቻልም። እንደውም ከሶላቲ አን ወቅቲሃ እንደማውጣት ነው። ሶላትን ከጊዜዋ እንደማውጣት ነው ብሏል። ስለዚህ ጧት ትሰጣለህ። ከመግሪብ በኋላ እስከ ጧት ድረስ ሶላት እስከሚሰገድበት እዚች ላይ ነው ብለዋል። ኢማሙ ኢማሙ ሻፊዒ ደግሞ ረመዷን ከገባ ጀምሮ ዘካ ሰደቀተል ፍጥርን መስጠት ይቻላል። ኢማሙ ማለት ኢማሙ ሻፊዒ ረመዷን ከገባ ጀምሮ እስከሚወጣ ኢድ እስከሚሰገድበት ሰዓት ድረስ ሰደቀተል ፊጥር ጊዜዋ ነው ብለዋል። ጊዜዋ ነው ብለዋል። የሶስቱን አይማ ማለት አራተኛው ኢማሙ አህመድ ናቸው። እሳቸው ደግሞ ከሁለት ቀን በፊት ወይንም ከአንድ ቀን በፊት ከረመባን አንድ ቀን ቀደም ብሎ ወይ ሁለት ቀን ቀደም ብሎ መስጠት ይቻላል ብለዋል። የውሚን አው የውመይን ከእንትን ማለት ነው ከኢድ ሁለት ቀን ወይ ሁለት ቀን ወይ አንድ ቀን ቀደም ብሎ እንደውም ደሊል አምጥተዋል። ካኑ ዩአዱነሃ ቀብለ የው ቀብለ የውሚን አው የውመይኒ የሚል ዘገባ አለ ይላሉ። ሁለት ቀን በሁለቷ ቀን ሁሉም እጅማ አላቸው ደግሞ ይስማማሉ። በዚህ ይስማማሉ፣ ችግር የለም። እና ዘካው የሚወጅበው መቼ ነው ለሚለው ደግሞ ዘካው ይወጅባል የሚለው ልክ ነገ ኢድ ሆኖ ዛሬ መግሪብ ፀሐይ ስትገባ ዋጅብ ይሆናል ይላሉ። ተገባል አልገባችም መሰለኝ። ነገ ነው ኢድ የሚሰገደው። ዛሬ ረመዳን ልክ መግሪብ ሲገባ አሁን ፀሐይ ስትጠልቅ ይወጅባል አሉ። ማን ማን ናቸው ያሉ? ሶስቱ አይማዎች ኢማሙ ሻፊዒ፣ ኢማሙ ማሊክ፣ ኢማሙ አህመድ ፀሐይ ከመጥለቋ በፊት ወይም ልክ ፀሐይ ስትጠልቅ ይወጅባል አሉ። ስለዚህ አሉ ፀሐይ ከመጥለቁ በፊት የተወለደ ህፃን ዘካተል ፊጥር አለበት። የሞተም ሰው ዘካተል ፊጥር አለበት። ፀሐይ ከገባች በኋላ የሚሞት ሰው ዘካተል ፊጥር አለበት። ከፀሐይ ከመጥለቋ በፊት የሞተ ሰው ዘካተል ፊጥር የለበትም ማለት ነው። ከመውጀቡ በፊት ስለሞተ አልገባቸውም መሰለኝ። ኢማሙ አቡ ሐኒፋ ደግሞ ጠዋት ከፈጅር በኋላ ነው ብለዋል። ልክ በፈጅሩ ዘካተል ፊጥር መውጀብ ይጀምራል። ስለዚህ ከፈጅር በፊት የተወለደ ሰው ምን አለበት ማለት ነው ዘካተል ፍጥር አለበት። ከፈጅር በኋላ የሚሞት ሰው ዘካተል ፍጥር አለበት። ዋጅብነቱ ስለተገኘ አልገባችሁ? በህፃን በማንኛውም ላይ ዋጅብ ዋጅብ ነው። ዑስማን ረዲየላሁ ተዓላ አንህ ለጽንስ ያወጡ ነበር። ለጽንስ ዘካተል ፍጥር ለጽንሱ ያወጡለት ነበር። ለጽንሱ ግን በዑለማዎች ከመጣን ጽንሱ መቼ ከተወለደ ብቻ ነው ዘካተል ፍጥር ያለው። ነገ ሆኖ ፀሐይ ከመጥለቋ በፊት ከተወለደ ምን አለበት? ዘካተል ፊጥር በት እናወጣለን። ግን ነገ ነው ተብሎ ከመግሪብ በኋላ ቢወለድ ዘካተል ፊጥር አለበት? የለበትም። ዋጅብ ከሆነ በኋላ ነው የተወለደ። ካልገባች እሺ፣ ለማንኛውም صاعا من تمر ከተምር አንድ ቁና أو صاعا من شعير ወይ ከገብስ አንድ ቁና على العبد በባሪያም ላይ ይወጅባል፣ ጌታው ያወጣለታል። والحر በጨዋም ላይ ይወጅባል፣ والذكر በወንድም ላይ ወልኡንታ በሴትም ላይ والصغير በህፃንም ላይ والكبير በትልቅም ላይ من المسلمين ከሙስሊሞች وأمر بها ነብዩ አዘዋል أن تؤدى እንድትሰጥ ለድሆች እጅ እንድትሰጥ ቀብለ ሁሩጅና ሰዎች ከመውጣታቸው በፊት إلى الصلاة ወደ ሶላት ከመሄዳቸው በፊት ቀድመን ነው መስጠት ያለበት። እንደውም ማታ ነው ቶሎ መስጠት ያለበት። መሰጠት ያለበት ማታ ብንሰጣቸው ማታ ነው። ከሁለት ቀን ከሶስት ቀን በፊት ደግሞ ከዒዱ ከሁለት ቀን ከአንድ ቀን ቀደም ብለን ብንሰጥ ኢማሙ አህመድ አለ፣ ችግር የለም። ወሩ ሙሉ ብንሰጥም ኢማሙ ሻፍዒ ያለ ግን ሞር የኢማሙ አህመድ ዋድሕ ሆነ ሞር ሐዲሱ ሙተፈቅ አለይህ ነው። ወልብኒ አዲይን ወዳረ ቁጥንይ በኢስናድን ضعيف ሰነዱ ضعيف በሆነ ዘገባ ዳረ ቁጥንይና እብነ አዲይ ላይ አግኑሁም የሚል አለ። አግኑሁም አብቃቋቸው አን ከዙረት አድኗቸው ድሆችን ሲሃዛ ሲሃዘል የውም በዚህ ዕለት በደስታው ዕለት በዒድ ቀን አግኑሁም ምን በሏቸው አድኗቸው አን ከዙረት አድኗቸው ስጧቸው ቶሎ ማለት ነው። ስለዚህ ከዙረት ለማዳን ደግሞ በዛን ዕለት ቀድሞ መስጠት ነው ያለብን። ተግባባን ቀድመን መስጠት ነው ያለብን። ዘካተል ፊጥሩን ስንሰጥ ካዘገየ ነው ከሶላት በኋላ ሐራም ነው። ይሄ ነው ራጅሁም ራጅሁም ይሄ ነው ፈርድ ስለሆነ ራጅሁም ይሄ ነው። ራሱ ነው ወይ እህል ነው ወይ የሚሰጠው? እህል ቢሰጥ አውላ ነው። ዑለማዎች ያደረጉት ይሄ ነው። እህል ቢሰጥ አውላ ነው። ዑለማዎች ግን ሌሎች ምን ብለዋል? ፈትዋ የሰጡት ነገር አለ። እንደ አካባቢ ሁኔታ እናያለን። እህል ብንሰጣቸው ሊደክምና የሆነ ነገር ሊፈጠርባቸው ይችላል። ስለዚህ ምናድርግ ገንዘቡን ለምሳሌ 2.5 ኪሎ ግራም አንድ ቁና አንዳንድ ቁና ነው አይደል በአንድ ሰው የሚወድለው አንድ ቁና ማለት ደግሞ ከ2.5 ኪሎ ግራም በላይ እስከ 3 ኪሎ ግራም ማለት ነው አይደል ያንን በሂሳብ እናስብና አንድ ኪሎ ግራም ስንት ብር ያወጣል 20 ብር ወይ 30 ብር ከተባለ በ2.5 ወይንም በ3 ኪሎ ግራም እናስብና ገንዘቡን እንሰጣቸዋለን በአንድ ሰው ሂሳብ ማለት ነው በአንድ ሰው ሂሳብ 3 ኪሎ ግራም 3 ኪሎ ግራም ሩዝ ስንት ያወጣል እንላለን 60 ብር ሊባል ይችላል ስለዚህ ቤተሰብ ውስጥ 15 ሰው ወይ 10 ሰው ካለ አባት መስጠት ነው ያንን ገንዘብ ማለት ነው። ገንዘቡ ይሰጣል ለሚሉት ወላኪን ገንዘቡን አለመስጠቱ አውላ ሰሃቦች ሲሰጡት እንደነበረው እህሉ መስጠት ይሄ ነው አውና ሊንከራተቱ ይችላሉ፣ ለመሸጥ ሊያባክኑ ይችላሉ። አንተ ለመሸጥ እንዳባክኑ ጠዋት አትስጣቸው፣ ማታ ስጣቸው። ሩዙን ሊቀቅሉት ይችላሉ። እንትኑም ከሆነ ደግሞ ያስቀምጡት፣ ችግር የለም። ችግር የለም። ከጥቅም አንግል አድርገው እንደዛ أغنوهم የተባለው ብር ካላቸው ስጋ ገዝተው ሊጠቀሙ ይችላሉ። ብር ብንሰጣቸው ይሻላል ብለው ይሻላል የሚለውን ዑለማዎች ረእይ አምጥተዋል። ولكن ነብዩ በነብዩ ዘመን ብር ጠፍቶ አይደለም ድርሃም ዲናር ጠፍቶ አይደለም ድርሃም ጠፍቶ አይደለም እህል ነበር ሲሰጡ የነበረው። አሁንም እህል እንሰጣለን። ይሄን ነው ራጅ የሚያደርጉት። ጥቅም የሚለውን ነገር ተው። ለምን በነብዩ ዘመን ድርሃም እያለ እህል ነው የሰጡት። ቁና ዲናር አሰጥቷቸው የዛን ጊዜ ሆቴል የለም እንዳትል وعن ابي سعيد الخدري رضي الله تعالى عنه قال كنا نعطيها እንሰጣት ነበር في زمن النبي صلى الله عليه وسلم በነብዩ ዘመን እንሰጥ ነበር አለ አባ ሰዒድ الخدري ይሄ ደግሞ ተቆጥቶ ነው አባ ሰዒድ الخدري ልክ እንትና ይሄ ሙአዊያ ሶሪያን እያስተዳደረ በነበረበት ሰዓት መዲና መካ ሲመጣ መዲና ሲመጣ እንትን የመዲና የሶሪያ ስንዴ ሰምራ የሚባል ስንዴ አለ ስንዴው በጣም ውድ ነው እዚህ ያለው መዲና ያለው ስንዴ ደግሞ ርካሽ ነው እዛ ሀገር ባለው አንድ ሙድ እኮ እዚህ በሀገር ባለው ሁለት ሙድ ያክላል። ስለዚህ ምን ማድረግ ምን የቁና ግማሽ ሊሰጥ ማለት ነው። እንደ ሂሳቡ አድርጉ። የሚገርመው ተመልከቱ። አንድ ቁና ቴምርና አንድ ቁና ገብስ ይመጣጠናሉ? አይመጣጠንም። ስንዴም ይሄንኛው ውድ ነው ይሄንኛው ምርጥ ነው የሚባል ነገር የለም። ለምን እንደዚህ በሂሳብ ትሄዳለን ያለው አባ ሰዒድ አልኹድሪ ታላቁ ሷሃቢ ምን አለ? ኩና ኑዕጢሃ ልንገርህ አለ ኩና ኑዕጢሃ ስንሰጥ ነበር ዘመን زمن النبي صلى الله በነብዩ وسلم بنبي ሚን ጣዓም ሚን ጣዓም ጣዓም እዚህ طعام ላይ የተፈለገው ስንዴ ማለት ነው። ስንዴ ማለት የስንዴ አንድ ቁና እንሰጥ ነበር። አው ጣዓም ወይ ቴምር አንድ ቁና እንሰጥ ነበር። አው ጣዓም ሸዒር ወይ የገብስ አንድ ቁና ገብስ እንሰጥ ነበር። አው ጣዓም ዘቢብ ወይ ከዘቢብ አንድ ቁና እንሰጥ ነበር። አሁንም ራሱን ነው የምንሰጠው። ራሱን እንሰጣለን አናጎድልም ነው ያለው። የዛን ጊዜ አንድ ቁና ቴምርን ስንት ቁና ገብስ ይገዛል። እንደዚህ አይነት ማወ እንትን የለም። ሀብታሞች ቴምር ሊሰጡ ይችላሉ። የሌላቸው ድሆች ደግሞ የተወሰነ ያላቸው ገብስ ሊሰጡ ይችላሉ። አንድ ቁና ይሁን ይሄን የተፈለገ ሁለት ነጥብ አምስት እና ከዛ በላይ ይሁን። ወፊ በሌላ ዘገባ ሐዲሱ ሙተፈቅ ላይ ነው የጨመረው ላይ አው ሷአን ሚን አቂቂን ወይ ሷአን አንድ ቁና ሚን አቂቅ አቂቅ ማለት አይብ ማለት ነው። ወይ አንድ ቁና አይብ መስጠት አንድ ቁና አይብ መስጠት ይህም ሁለት ነጥብ አምስት ኪሎ ግራም ምናምን አካባቢ ነው። ይሄ ሊከብድ ይችላል አይደል? ይክበል በሷዕ ስታደርገው ሌላ ነው፣ በሚዛን ስታደርገው የሆነ ነገር ሊሆን ይችላል እርጥብ ስለሆነ። ካለ አቡ ሰዒድን አቡ ሰዒድን ኹድሪ እንዲህ أما أنا እኔም አለ አቡ ሰዒድን ኹድሪ فلا أزال አልወገድ አለቅም ኦክሬጆ ራሱን አወጣለሁ እኔ ሂሳቡን አወዳድሬ የሶሪያ ስንዴ ውድ ስለሆነ የመዲናው ርካሽ ስለሆነ በመዲናው አንድ ቁና የሶሪያ ስንዴ ከሆነ ግማሽ ቁና እንደዛ አላወዳደርም። አንድ ቁና የትኛውም ዓለም ላይ አንድ ቁና ነው የሚከተው። ስለዚህ ይሄ ተዓቡድ ነው። ተዓቡድ ከሆነ ደግሞ የመጣውን ነገር እንደመጣው ነው መስራት ያለብን ራሱን ማለት ነው። እህል ብትሰጡና አውላ አንፈሑኩም ቢሃል አማ አነ ፈለአዛል ኡኽሪጁ እኔማ እስካሁን ድረስ ከማውጣት አልተወገድኩም አልወገድምም። ከማ እንደነበርኩት ሁሉ ኡኽሪጁ ሳወጣ እንደነበረው ዘመኔ ረሱሉላህ ሰለላሁ ዐለይሂ ወሰለም በረሱል በህይወት ዘመን እንደማወጣው አሁንም ራሱ ነው የማወጣው አልቀየርም ማለት ሂሳብ ተከተለ። ወሊ አቢ ዳውድ አቡ ዳውድ ዘንድ ሌላ ዘገባ አለ። ምን ይላል? ላ ኡኽሪጁ አበደን በጭራሽ አላወጣም ኢላ ሷአን አንድ ቁና እንጂ አላወጣም አልቀንስም ውድ ስለሆነ ርካሽ ስለሆነ ዝቅ ከፍ አልልም አልንሸራከትም ራሷን አንድ ቁና አውጣታለሁ ይሄን ያለው አባ ሰዒድ al-ኹድሪ አሁንም አንድ ቁና ስንዴ ጣራ ቢነካም አሁንም አንድ ቁና ስንዴ አንድ ቁና መቶ ብር ቢገባም አንድ ቁና ራሱ وعن وعن ابن عباس ሊጨርስላቸው رضي الله تعالى عنهما قال ፈረዶ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም ደንግገዋል። ዘካተል ፍጥሪ ዘካተል ፊጥርን ደንግገዋል። ይህንን ደንግገዋል፣ አውጀዋል። አውጡ ብለዋል። ዘካ አውጡ ብለዋል። ለምን ይጠቅማል ከተባለ ይኸው ጥቅሙ ጥቅሙ ነው። ምን መሰላችሁ? ጡህረተን ልሷኢም ጾመኛን ለጾሙ ማጽዳጃ ይሆናል። ንጹህ አለበለዚያ ጾማችን ሰማይና መሬት መካከል ላይ ተንጠልጥላ ህዋ ላይ ትቀራለች። ጡህራ ይሆናል። ጡህራ ጡህረተን ልሳኢል ለጾመኛ ጥሩ ማጽዳጃ ይሆንለታል። ከምን የአጋጣሚ ጾም ውስጥ ሚነለዊ ዛዛ ተወሬ አውርቶ ሊሆን ይችላል። ወረፈቲ ስለ ሴት ስለ ጾታ አውርቶ ሊሆን ይችላል። ወሲብ ቀስቃሽ ወሬ እነዚህ እነዚህ በዘካተል ፍጥር ይታጠቡለታል ማለት ነው። ተግባባን አይደል? ከረሱ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፊጥር ነብዩ ዐለይሂ ሰላቱ ወሰለም ዘካተል ፊጥርን ደንግገዋል፣ ይወጅባል ብለዋል። ዋጅብ ነው። ለምን ጥቅም አለው ከተባለ ጦህረተን ሊሳኢል ለጾመኛው ይበልጥ መጽዳጃ ይሆንለታል። ከምን ሚነል ለህዊ ከትርፍ ንግግር ለሁ ውድቅ የሆነ ዋጋ ንግግር ወረፈቲ ከቆሻሻ ወሬ ፈላ ወላ ፉሱቀ ወላ ጂዳል ረፈት ረፈት ማለት የጾታ ወይም ወስብ ቀስቃሽ ወሬዎች ማለት ነው። ለዛ ማጽዳጃ ይሆንለታል። አጋጣሚ በረመዳን እንደዚህ አይነት አውርቶ ሊሆን ይችላል። ወጡዕመተን ሌላ ተጨማሪ ህክማውና ጥበቡ ደግሞ ወጡዕመተን ሊልመሳኪን ለመሳኪኖች ጉርሻ ይሆናል። ለነሱ ደግሞ የዛን ቀን ጉርሻ ተደስተው ይዋሉ። ዒድ ነው። የዒድ ቀን ሁሉም ሲደሰት ድሆች ለምን የድሃ ልጆች ያልቅሱ? ፈመን አዳሃ የሰጣቸው አሉ ነብዩ አለይሂ ሰላቱ ወሰለም ቀብለ ሶላቲ ከመስገዱ በፊት ይችን ዘካተል ፍጥር የሰጠ ፈሄ ዘካቱን መቅቡላ እሰየው በጣም ተቀባይነት ያላት ሰደቃ ናት። ወመን አዳሃ የሰጣት ግን ለድሆች ያደረሳት በዕደ ሶላቲ ከሶላት በኋላ ያደረሳትና የሰጣት ይሄ ሰደቃቱን ሰደቃ ነው የምትሆንለት። ምን ሰደቃት ከሌላው ከተራው ሰደቃ ጋር ነው የምትመደበው እንጂ ዘካተል ፊጥሩን አወጣ አይባልም። ወንጀለኛ ሐራም ሰርቷል ማለት ነው። ጾሙ ተቀባይነት አይኖረውም ግን አይባልም። እዚህ ድምዳሜ ላይ አይደርስም ያለው رواه أبو داود وابن ماجه وصححه الحاكم صحيح ነው ብለዋል ያጋጣሚ ሌላ ሀገር ከሆነ የምትሰጠው ሰው ለዘነድ ለምን የምትሰጠው ከሆነ ሰጥቻለሁኝ እንደዚህ አድርሼልሃለሁ ችግር የለም ትለዋለህ ወይ ለወኪሉ ትሰጥለታለህ። ይበቃናል። ነገ ጥያቄ መልሶች ነገ ኢንሻአላህ